الحمد لله الحمد لله رب العالمين والصلاه والسلام على اشرف الانبياء والمرسلين نبينا محمد وعلى اله واصحابه ومن اهتدى بهداه واتبع سنته الى يوم الدين مستمعي الاكارم نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب النكاح رقم الحديث 886 886ኛው ሐዲስ ላይ ነው የምንነሳው ባሎች ከሚስቶቻቸው ጋር እንዴት መኗኗር እንዳለባቸው የሚገልጸው ምዕራፍ ላይ ነው የምንገኘው من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إذا دعا الرجل إذا دعا الرجل امرأته إلى فراشه فأبت أن تجيء فباءت غضبان لعنتها الملائكة حتى تصبح متفق عليه واللفظ للبخاري ولمسلم كان الذي في السماء ساخطا عليها حتى يرضى عنها እሺ በደንብ አዳምጡት እስኪ ዛሬውን ሐዲስ እንዴት ነው ወንዶች ይሁን ሴቶች ነው የሚወቀዋለሁ وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم انه قال إذا دعا الرجل امرأته إلى فراشه فأبت أن تجيء فبات غضبانا لعنتها الملائكة حتى تصبح متفق عليه واللفظ البخاري ولمسلم كان الذي في السماء ساخط عليها حتى يرضى عنها አቡ ሁረይራ ናቸው ከነብዩ አለይሂ ሰላቱ ወሰለም በመጥቀስ ነብዩ አለይሂ ሰላቱ ወሰለም የሚቀጥለውን ሲናገሩ ሰማሁ ይሉናል اذا دعا الرجل ሰውየው ባልየው ማለት ነው ነይ ብሎ ሲጣራ ኢምራአተሁ ባለቤቱን ሲጠራትና ሲፈልጋት ኢላ ፍራሽሂ ወደ መኝታው ቦታ ያያለ ነው ተሎ ብላ መምጣት አለባት ነው ነገር ግን ነይ በሚልባት ሰዓት መምጣቱ ቀርቶ ፈአበት ዞር በል ሊባክህ ስራ በዝቶብኛል ስራ ላይ ወዘተ ካለች አንተ ጂአማት መምጣትን እንቢ ካለች ካቃተች ፈባተ غضبان ባለመምጣቷ መሸመቀየሙ አይቀርም ፈባተ አነጋ ሰውየው አደራት አዳራ እንደ ነገሩ ማለት ነው غضبان የተቆጣ ሆኖ ተቀይሞ ተቆጥቶ ባለመምጣቷ ሰውየው አነጋ ወይም አደረ ለዓነታል መላእክቱ መላእክቶች ይረግሟታል ባል ይረግማታል አይደለም የተባለው ረጋሚ መላእክት ነው ምን ያህል ከተባለ ሐታ ተስቢሃ እስከምታነጋ ድረስ የዛን ሌሊት እስከነጋ ድረስ መላእክት ስረግማ ታድራለች በመላእክት ትረገማለች ነው ምን ዱዓ ኢስቲጃባ ከዱዓ አንድ ዱዓ አንድ ጸሎት ተቀባይነት ለማግኘት ንጹህ መብላት ንጹህ መጠጣት ለጌታ ታዛዥ መሆን ነው አይደል መላእክቶች ደግሞ እንደምታውቋቸው ከወንጀል የራቁ ስም ፈጻሚ አላህን ታዛዦች ናቸው መላእክት ረግሟት ምን አይተርፋል መጠንቀቁ ነው የሚሻለው متفقون عليه ቡኻሪና ሙስሊም ቃላቱ ቅንብሩ ለፍዙ ማለት ቅንብሩ ይሄ ቃላቱ የኢማሙ ቡኻሪ ነው ምን ግዜም የሆነ ዘገባ ዘግቦ እንዲህ ሻወርተውታል አወርተውታል ቃላቱ የከለ ነው ካለ ሌሎቹ ቢዘግቡትም በሌላ ቅንባሬ በሌላ ቃላት ነው እንጂ በዚህ ቃል ገልጸውታል ማለት አይደለም በሐሳብ ነው አንድ የሆኑት ማለት ነው ወለሙስሊሚን እንደ ሙስሊም ዘገባ ከሆነ ደግሞ ለየት ያለ ነውና كان الذي اذا دعا الرجل امراته الى فراشه فابت ان تجيء قال بحالا فبات غضبان كان الذي في السماء ساخط عليها حتى يرضى عنها الى كان الذي يا ሆነ ወይም ይሆናል في السماء ሰማይ ላይ ያለው ማን ነው ሰማይ ላይ ያለው ሳኺጦን የተቆጣ የተቀየመ ሆኖ ያድርባታል አለህ በዘሽ እንቢ ባለችው ሴት ላይ እስከ መቼ ነው የሚቆጣባት በሰማይ ያለው حتى يرضى عنها يعني زوجها ባሏ ቅሬታውን አንስቶ የሷን ማንነት እስከሚወድላት ድረስ ባህሪዋ እስከሚቀበለው ድረስ ከባድ ነው ከቀጠለ ይቀጥላል ነው የሚያሳየው ያኛው የቡኻሪ ዘገባ እስከምትነጋ ነበር ሌቱ እስከሚነጋ ነበር ያለው ገድቦት ነበር ይሄ ደግሞ ሀታ ይርዳን ሀዘው ጆሃን ቀርሞ ይሁን ከንጋቱ ከዛም ዘገየ ቅሬታውን አንስቶ ያው ደስታ እስከሚገልጽላት ድረስ ያን የሚያስረሳ ነገር ቁጣውን አስረስቶ እንደገና ወደ ፍቅር የሚመልስ ነገር መስራት አለባት ማለት ነው ያን በማድረጓ እስከሚወድላ ድረስ የሰማዊ ቆጣባታል ያው አአሚንቱ መን ፊ ሰማ አለ ይርሃሙ ኢርሃሙ መን ፊ አርዲ ይርሃምኩም መን ፊ ሰማ በምድር ላሉ ካዘናችሁ በሰማይ ያለው ያዝንላችኋል ተብሏል በሰማይ ያለው የአላህ ነው ለማለት ነው የፈለኩት ይህ ሲባል ባሎችም እንዲሁ ዝም ብለው የሷንም ችግር ሳይረዱ ካልመጣሽ ለመቀየም አለባቸው ማለት አይደለም በአግባቡ ነው ይሄ ሐዲስ የሚገባቸው እንጃ ውስን ሰዎች ነው የሚሆኑት ይመስለኛል ሁሉም እንዲረዳው አይችልም ወንድ ልጅ ነይ ባለበት ሰዓት መምጣት ብቻ ነው ሴኮንድ ማባከን አያስፈልግም ሴኮንዶችን ማቃጠልም አያስፈልግም እንደውም አንዳንድ ክታቦች ምን ይላሉ اذا دعا الرجل امراته فلتاته ولو كانت على التنور እምድጃ ላይ ምግብ እየሰራች እንኳን ቢሆን ጥላው ተምጣ እያለ ነው ጥላው ስመጣ ምግቡ እንደሚበላሽ እንደሚያርመችም ግልጽ ነው ጥላው ተምጣ ለዛ እንኳን ጊዜ መስጠት የለባትም የሰውየው ጥያቄ ሳይበርድ ማለት ነው በተፈለገችበት ሰዓት ካልመጣች ከዛ በኋላ ብትመጣ ዋጋ የለውም طيب አላህ Subhanahu Wa Ta'ala እንግዲህ በጥቅሉ الرجال قوامون على النساء بما فضل الله بعضهم على بعض وبما انفقوا من اموالهم አሁን ሴቶች እያወጡ አስቸገሩን እንጂ ገንዘብ አላህ ወንዶችን በሴቶች ላይ ሐላፊ ቋሚ አድርጓቸዋል ይሄን ያደረገበት ከፊሉ ከከፊሉ ባበለጠበት ምክንያት ነው እና ወንዶችም ከገንዘባቸው ወጭ በሚያደርጉት ምክንያት ሐላፊነቱ አስተዳዳሪነቱ ስልጣኑ የወንዶች ነው ስለዚህ ነይስ መምጣት ነው ውጭ ስለ መውጣት ነው ዞር በር የሚባል ነገር የለም ነው ሌላው ወይጅቡ له عليها سمو والطاعه ህዝቦች ለአሚራቸው መርሐባ ብለው መታዘዝ እንዳለባቸው ሁሉ ሴትም የቤቱ አለቃ ባሏ ነውና አቤት መርሐባ ማለት አለባት አሰማው ጧፍ المعروف አለባት ነው በጥሩ ሲያዛት አላህ በሚወደው ነገር ሲያዛት አላህ በፈቀደው ነገር ሲያዛት መርሐባ ተባለ በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ማጀህ በዘገቡት ሐዲስ ከሙዓዝ ኢብኑ ጀበል አሰፈውታል والذي نفس محمد بيده لا تؤدي المرأة حق ربها حتى تؤدي حق زوجها سبحان الله ولو سألها نفسها وهي على كتب لم تمنعه አረ በጣም ከባድ ነው የሙሐመድ ነፍስ በእጁ በሆነችው ምየ ነው የምነግራችሁ አሉ አንድ ሴት የጌታዋን ትእዛዝ የጌታዋን ሐቅ ተወጣለች ፈጽማለች ማለት አይቻልም የባሏን ግዴታና ሐቅ እስካልተወጣች ድረስ ወይም እስከምትወጣው ድረስ የባሏን ትእዛዝ እስካልተወጣች ድረስ የአላህን ሐቅ ተወጣለች ማለት አይቻልም ያአላህ አላህ እንደማይጠበቅ ቦታ ላይ ቋምጭ ቢላት ፈልግሻለሁ ካላት መርሃባ ነው ሱብሃንአላህ የሰው ተፈጥሮ ደግሞ ይለያያል የእያንዳንዱ ተፈጥሮ ስለሚለያይ ያው በፈለገበት ሰዓት ከች ማለት ያስፈልጋል ነው ሌላው انه يحرم على المراه ان تمنع او تماطل سبحان الله ጭራሽ ዞር በዛሬ አታገኝም ብላ መከልከል حرام ይሆንባታል ወይም ብትሰጥም ደግሞ ሙማጦላ ይባላል አይደል ቆይ መጣች ስራ ስራት ይችል ልብስ ልጠባት ይችን ፋን ጨርሼ ልምጣ ሙሰልሰሏን ጨርሼ ልምጣ ብዙ ነገር አለ አይደል يا رب او تتكره على زوجها اذا دعاها الى فراشه من اجل الجماع አይድ ለዛሬ ምራሉ ጥላቻ የሚያድርባቸው ገና ነው ሲላት ማለት ነው وان امتناع هذا يعتبر كبيره من كبائر الذنوب ከከባድ ወንጀል የሚጠቃለለው ያ ነው እንዴታ فانه يترتب عليه ان الملائكه تلعنها حتى تصبح ይህ ከባይር ማለት ከባድ ከባድ ወንጀል ማለት ነው ከባድ ወንጀል የሚያደርገው ምክንያት ምንድነው ብለናል ለአና የመጣበት እንዲህን የሰራ ሰው እንዲህ አለ መላእክት ረግመዋል አላህ ረገመው ነብዩ ረግመውታ የሚባለው አጠቃላይ የከባይር ነው ስለዚህ በቀላል ነገር በጋራ ጥቅም ስትረገሙ ማደር የለባችሁም ነው ጥቅሙ ያስ ብቻ ኳር ቢሆን እሺ በጋራ ጥቅም መረገም የለባችሁም طيب ሌላው መልካም የሆነ ጥሩ የሆነ በሚያስደስት ማህበራዊ ኑሮ መኖር ከባልና ከሚስት ጋር በጣም ተፈላጊ ነገር ነው እሱ መቼ የሆነው ይሄ ነገር ሊገኝ የሚችለው መቼ ከተባለ ሚስት ያለባትን ግዴታ ስትወጣና የባባ ፍላጎት ስታረካ ነው على اكمل وجه ممكن አቅማስ ከቻለ ድረስ በጣም በተሟላ መልኩ እስከምታሟላ ድረስ ስታሟላ ይዛን ጊዜ ነው መልካም መኗኗርም ተኗኗረች ወይም ስተኗኗሩ የሚባለው ነው እሺ الشارع الحكيم لا لم يرتب هذا الوعيد على الزوجة العاصية لزوجها إلا لما يترتب على عصيانها من شرور ጥበበኛ የሆነው ሸሪዓችን ህግ እስላማችን እንዲህ ያለ ዛቻ ጥፋተኛ ወንጀለኛ በሆነ ሴት ላይ እንዲህ ያለ ዛቻ አልዛተም የሚያስከትለው መዘዝ ከባድ ከመሆኑ አንፃር እንጂ ለምን ምን ያስከትላል እንዲህ ብትለው ሰው ምን ሊሆን ሲገሩ ባል ከሚስቱ የሚፈልገው ነገር ሲፈልግ እማትሰጠው ከሆነችና እማትታዘዘው ከሆነች ምን ሊከሰት ይችላል ቁጣ ብቻ ነው አህሰንቲ ነጁ እንደውም በተለይ ወጣት ከሆነ ለዚናም ሊጋበዝ ይችላል ጋብቻ መጀመሪያ ከዝሙት ለመራቅ ነው ስሜት በጣም አስቸጋሪ ነው የፈለገውን ካላገኘ ደሞ ውጭ ያሉት ያ በስልኩም በምኑ በምኑ አለን ይሄ የለ ያን ጊዜ ይሳሳታል ችግር ነው ያንን ችግር ከማየት አንፃር ነው ተለበሽ ድረስ የተባለው እንዲያለ አደጋ ደርሷል ምንድን ባለው ያደጋ ምንድን ባለው አዲፋው መደል እሳት አደጋ ተነሳ ከተባለ ተለው መድረስ ያለበት ተዘጋጅተው የሚጠብቀው እንደውም ሴቶችም ለባላቸው ተዘጋጅተው መጠበቅ እንዳለባቸው የሚያሳየው አይሻ ረዲየላሁ አንሃ የረመዳን ቀቀዳ አወጣው የነበረው ሻባን ላይ ነው ያለችው እንዴ ዝም ብሎ ተረት እንዳይመስላችሁ ያላትን ዝግጁነት የሚያሳየው ስለዚህ አንድ ባል ፍላጎቱን ካላረካችሁ ሚስቱ በተለይ ወጣት ከሆነ ሐላል ታገኝ ሰየው አለዛ ሰይጣን አሳስቶ ሐራም ላይ ይጥለውና ፈዱአ ዲንሁ ወኹሉቁ የነበረው ዲን የሚበላሻል ስነ ምግባሩ ይበላሻል وفسد نسله ذريه ይበላሻል وخرب بيته واسرته ከዛ በኋላ እሱ ከተሳሰ ወንጀል ሰቶ አይቀርም እኮ እቤት ደግሞ ምን ሽርሽር ይላል ትዳሩ የነበረው ፍቅር ሁሉ ይጠፋል الزوجة الصالحة هي التي وصفها الله تعالى بقوله فالصالحات قانتات حافظات للغيب بما حفظ الله መልካም ሴት ማለት ጌታዋን ተገዢ ባሏ በሌለበትም ራሳን ጠባቂ ንብረቱን ጠባቂ ያው አላህ Subhanahu Wa Ta'ala እንዲጠብቅ ባዘዛት መልኩ ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው خير النساء ከሴት በላጫ እ ቁመቷ ረዘም ያለ ሽንቷ ረዘም ያለ የሚያሉት በደንብ ስሙ خير النساء امراه اذا نظرت اليها سرتك واذا امرتها اطاعتك واذا غبت عنها حافظتك في نفسها ومالك ከሴት በላጮ ምን አይነት ማለት አሉ ሲያዋት የምታስደስት እሷን አይቶ ደስታ እንጂ መቀየም መከፋት የሚባል ነገር ትዝም አይለው واذا አመርታ ስታዛት ተዛዙን ከመላስ ከመውጣቱ በፊት ቀድማ የምትፈጽመው ነች ነሲላት ቃላቱ ከች የምትለው ማለት ነው ከሷ ስተር መንገድ ምናምን ነገር ከወጣህም የለም ብላ ሙዚቃ ምከፍተው የለም ብላ ገንዘብህን የምታባክነው የለም ብላ ሰው የምትቀጥረው አይደለችም በሌለበት እንዳለ ከመኖርም በላይ ተጨንቃ ራሷንና ንብረቱን የምትጠብቅ ነች እንግዲህ በውጭ ዓለም ወጣችሁ ሰራተኛ ሆናችሁ የምትሰሩ ያው ብዙ ጉት ነግሩናላችሁ በቤት ውስጥ የሚሰራውን ባል ሲወጣ የዛ አይነቱ እንግዲህ የዚህ ተቃራኒዎች ማለት ነው وفي الحديث دليل على جواز لعن العصاه ولو كانوا مسلمين ሙስሊሞችን ቢሆኑ ወንጀል ላይ የተሰማሩ ሰዎችን እንዲሁ በጥቅሉ መርገም የሚቻል መሆኑን የሚያሳየው ለዓነት አልመላእክቱ ይላል ወንጀለኛ በመሆኗ የተረገመችው ሌላው وفي الاخبار على ان الملائكه ملائكه እንደሚረግማት መናገራቸው زجر لها في الاستمرار في العصيان በወንጀል ላይ ከመቀጠል እንድትታረም ግሳጼ ነው ለሌላዋም የሷን መሰል እንዲያትፈጽም ምክር መስጫ ነው ይላል በዚህ ዙሪያ ካወራ ነው የሚያልቅ አይደለም ለልቀቃቸው ቀጥሉ وعن ابن عمر رضي الله عنهما أن النبي صلى الله عليه وسلم كان الواسلة والمستوصلة والواشمة والمستوشمة متفق عليه وعن ابن عمر رضي الله عنهما قال أن النبي صلى الله عليه وسلم لعن الواصلة والمستوصلة والواشمة والمستوشمه متفق عليه አብዱላህ ኢብኑ ዑመር ናቸው ኢብኑ ዑመር ማለት የሁለቱንም ስራ አላህ ወደላቸውና ነብዩ ሰለላሁ ዐለይሂ ወሰለም ቀጣይን ሴት ረግመዋል ለአነ ረግመዋል አልዋሲለተ ውግ ቀጣይ ማለት ጸጉር መቀጥል ውግ የምትቀጥል የተለያዩ ክሮችን ጸጉር ላይ የምትቀጥል ማለት ነው ራሷ ላይ ሆነ ሰው ላይ ወልሙስተውሲለተ التي تطلب الوصلمان መቀጠ እንዲቀጠልላት የምትፈልገው ሴት ማለት ነው ሙስተውሲላ ማለት ዋሲላ ቀጣይት ናት ጎንጓኛ ወይም ደግሞ የምትሰራት ማለት ነው ወልሙስተውሲለተ የሚቀጠልላት ከውጭ የሆነ ነገር መጥቶ ማለት ነው እንግዲህ ወግም ማላችን ምን ማላችሁ ወልዋሽመተ ወልሙስተውሽመተ ዋሽማ ማለት ያው በመርፌ በሆነ ነገር ሰውንታቸው እያቆሰሉ ጥቁር ነገር በመቀባት ይቀይሩታል ምን ይባላል ንቅሳት ይሉታል በአንዳንድ ቦታ በአንዳንድ ቦታ ውቅራት የሚሉት ማለት ነው ዋሽመተ ማለት ወቃሪዋ ወይም ነቃሽዋ ማለት ነው ወልሙሰው ሽመተ ተነቃሽዋ ወይም ተወቃሪዋ ማለት ነው ሐዲሱ ሙተፈቅ አለይ ነው አጠር አድርገው ያቀረቡት ሙሐጀር ያው ሙተፈቅ አለይ የሆነው ሐዲስ ለማምጣት ፈልገው ይመስላል አለዛ እዚህ ይሄ ሐዲስ ረጅም ሐዲስ ነው በርካታ ነገሮች አሉት ለአና الواسطه ማለት ላን ማለት ጦርዲ ማለት ነው ከኸይር ነገር ከእዝነት ነገር ማባረር ላን ይባላል ስለዚህ ከአላህ እዝነት አባረዋታል ወይም ልትባረር ረግመዋታል ማለት ነው ዋሲለተ التي تصل شعرها የራሷን او شعر غيرها ወይም የሰውን ጸጉር ቢሻሪ غيره ወይ ቢሻሪ غيره በሌላ ጸጉር ማለት ነው ከሌላ በሆነ ጸጉር የራሷን ጸጉር በራሷ ጸጉር ሳይሆን ከሌላ ከውጭ አምጣ የምትቀጥል ማለት ነው ዋሽማ ያው በመርፌ በሚሰራ ነገር ነው ሰውነት ላይ የሆነ ጥላት ነገር ያደርጉበት አዛው እንዳቆሰሩ እዛው ለከከበው ጥቁር ነው ይቀራል ጥርስ ውቅላት ሊሆን ይችላል የአንገት አካባቢ እንግዲህ አማራው ክልል ከገባችሁ ትግሬ ክልል በጣም አጅብ ታያላችሁ በጣም ሰውነቷ ቀይ የነበረው ወደ አዝረቅ እስከሚቀየር ድረስ ወደ ጥቁር እስከሚቀየር ድረስ ወይ ወደ አረንጓዴ እስከሚቀየር ያው ያከፈከፉበታል ማለት ነው ቆሰረው ላይ طيب ከዚህ ሐዲስ የምንወስደው ምንድነው ራሷ ጸጉር ላይ ራሷን ቀጠለችው ሰው ማስቀጠለች ከሌላ የሆነ ነገር አመቶ ነገር መቀጠል ከባድ ወንጀል መሆኑን ነው የሚያሳየን ሌላው ይሄ መቀጠል አብዛኝ ካያችሁ ካፊሮች ናቸው የሚጠቀሙት የነሱ ስራ ነው ይሄ ተሸቡህም ያመጣል ማለት ነው ሙስሊሞች ተከከለዋል ተሸቡሃለው ምን ተሸበሀ ቢቀውም فهو منهم ተባል የተመሳሰለ ሰው ከነገ ይቆጠራል እንግዲህ ጸጉር ጉዳይ ላይ ክርስቲያኖች ብቻ የሚለዩበት ከለር ነገርም ሆነ ያሰራር የፀጉር አተጓጎስ ነገር አለ አይደል እነሱ ብቻ የሚለዩበት ነገር ላይ ሙስሊሞች ተከትለው ከተጓዙ ተሸቡህ ይባላል ነው ቀጥሉ وعن سلامة بنت وهب رضي الله عنها قالت فبرت رسول الله صلى الله عليه وسلم في أناس وهو يقول لقد هممت أن أنهى عن مغيرتي فنظرت في الروم وفارس فإذا هم يغيرون أولادهم فلا يضر ذلك أولادهم شيئا ثم سألوه عن يعظني فقال رسول الله صلى الله عليه وسلم ذلك الوعد حفيظ طيب وعن جدامة بنت وهب رضي الله عنها أنها قالت حضرت رسول الله صلى الله عليه وسلم في أناس وهو يقول لقد هممت أن أنهى عن الغيلة فنظرت في الروم وفارس فإذا هم يغيلون أولادهم فلا يدر ذلك أولادهم شيئا ثم سألوه عن العزل فقال رسول الله صلى الله عليه وسلم ذلك الوأد الخفي رواه مسلم جدامة ابن بنت وهب ሴትነች رضي الله عنها من አለች قالت حضرت ተገኝቻለሁ አለች رسول الله صلى الله عليه وسلم ከነብያችን ዘንድ في ኡናሲን ከሆኑ ሰዎች ጋር ሆኜ ማው ኡናሲን ማለት ነው ብቻዬን አይደለሁም ማለት ነው وهو يقول እሳቸው ይሉ ነበር ወይም እያሉ ተገኝቻለሁ ለቀድ ሀመምቱ በእርግጥ አሰብኩኝ ሐመምቱ ሐመ بالامر ሐመን بمعنى عزم على القيام አንድ ነገር ለመፈጸም አስቦ ወለም ይፈአልሁ ሳይፈጽመው ሲቀር ሐመ ይባላል አስቦት የቀረ ነገር ሲሆን ነው ያሰቡት ነገር ምንድነው ካላችሁ አን አንሃ መከልከልን አስቤ ነበር አንድ ቀን አንል غيلتي غيላ ከሚባለው ተግባር ምን ማለት ነው ጊላ ማለት بكسر الغين وهي مجامعه الرجل امراته وهي ترضع او حامل ነፍሰ ጡር የሆነችን ሴት መገናኘትን ወይም የምታጠባን ሴት ከመገናኘትን ለከለከል አስብ የነበረ ሐሳብ ነው የሚያጠቡ ሴቶችን እንዳይገናኙቸው ማለት ነው ወንዶች ወይም ነፍሰጡር የሆኑትን እንዳይገናኙቸው ለከለከል አስብ የነበር ነው እንኳን መልከለከሉ فنظرت في الروم አሉ ሮሞችን አየሁ ወፋሪሰ ፋሪሶችንም አየሁኝ ያሁኑ ጣሊያን ኢራን የሚባሉ አካባቢ ማለት ነው فاذا هم يغيلون اولادهم ያው ልጆቻቸው ያጠቡ ባሉበት ያው ይገናኙአቸዋል ምንም ነገር የለም አሉ ያው አህለል ኪታብ ሆኖ አካባቢዎችን ብዙን ጊዜ ነብዩ አለይሂ ሰላቱ ወሰለም ከሌላው ትልቅ ቦታ ይሰጧቸዋል ያው መጻፍ አለን ብለው በመጻፍ ስለሚጓዙ ማለት ነው እነሱን ሳይ ይሄ ነገር ይፈጸማል ችግር ነገር አላየሁም فلا يضر ذلك اولادهم شيئا በዛ ጊዜ መገናኘታቸው ምንም ነገር ችግር አድርሶ አያቅም አልታየም ስለዚህ እኔም ሳልከለከል በዛው ተውኩት ማለታቸው ነው ثم سالوه عن العزل ስለ አዝል ጠየቋቸው ይላል አዝል የምታውቁት እናንተ መፈንቀለ መንግስት ነው መሰለኝ አይደል አርይሱ ማዕዙል አርይሱ ማዕዙል ነው ብዙ ጊዜ ከስልጣን የተባረረው ከስልጣን የተወገደው መፈንቀለ መንግስት የተደረገበት ይላል አዝል ማለት ያው መፈንቀለ መንግስት ነው አሁን ይሄም እዚህም ቦታ ቢሆን አልጋ ላይ የሚደረግ መፈንቀለ መንግስት አለ ታውቁት ከሆነ ስለሱ እንዴት ይቻላል ብሎ ጠየቋቸው መፈንቀለ መንግስት አይፈቀድም ዛግሆን فقال رسول الله صلى الله عليه وسلم يا الله መለክተኛ ምን አሉ ذلك الوعد الخفي ይሄማ ተግባር አዝል የሚባለውማ ነገር ስውራዊ ከነ ህይወት መቅበር የሚባለው ድሮ በጃህሊያው ነበረ ያው አይነቱን ቀይሮ የመጣ ከነ ህይወት መቅበር ነው እንደዛ አድርጌ ነው የማየው ብለው ነብዩ አለይሂ ሰላቱ ወሰለም መለሱ ከነ ህይወት መቅበር ነበር በፊት ሴት ልጅ በተለይ ከነ ህይወቷ ይቀብሯት ነበረ واذا الموءودة سئلت باي ذنب ቁቲለት የሚለው ሐዲስም ረዋሁ ሙስሊም ሙስሊም የዘገቡት ሐዲስ ነው ግንኙነት እያደረገ ስሜቱ በሚመጣበት ሰዓት ከቦታው አውጥቶ ውጭ መድፋት አዝል ይባላል ቦታው ማስለቀቅ ማለት ነው በጥቅሉ ዝሮ ዝሮ ባለስልጣኑ ከስልጣን ሲያነሱ ነው አዝሚሩት አሁንም ይሄ መቀመጥ አለበት ቦታ ላይ አንስቶ ሌላ ቦታ ላይ ሲያስቀምጡት አዝ ተባለ ስሜቱ ወደ ውጭ መድፋት ማለት ነው ይሄ ነገር እንዴት ይቻላል ያው እርግዝና እየፈሩ ይጠቀሙት ነበር እንዳሁኑ ቦምብ ማለት ነው አሁን ቦምብ ሆኗል እና ነብዩ ሰለላሁ ዐለይሂ ወሰለም ምን የስቦን ያው አይደለ ከነ ህይወት መቅበር ነው ይሄም እንዳይወለድ አይደለ ከመነሻው እያመከኑት አይደለ ይሄ አልወዱ ኸፊይ ነው ብለው ተናገሩ ነው እዚህ ጋር አዝ ማድረግ እንደማይፈቀድ መፈጸሙም ከባድ ነገር እንደሆነ ነው የሚያሳየው ሌላ ደግሞ በነብያችን ጊዜ አዝ እናደርግ ነበር የሚል ደግሞ ሊመጣ ይችላል ሲመጣ እዛው ላይ ለማስማማት እንሞክራለን ሌላው ዝምናየው ሩም ማለት ጂሉን عظيم من الناس بلغوا في في زمانهم الغايه في الكثره والقوه ሮማውያን በዛን ጊዜ በጣም ስልጣኔ ውስጥ ገብተው ቁጥራቸውም የበዛበት ኃይላቸውም የበዛበት ጊዜ ስለነበረ እንዳሁን ምዕራባውያን እንደሚባለው ተምሳሌ ነበሩ በዛን ጊዜ በአንዳንድ ነገሮች ማለት በዲን ሳይሆን ابن حزم ان الروم نسبوا الى روملس روم የሚለው ሩመልስ ወደሚለው አስጠግተው ጠርተዋቸው ነው ባኒ ሮማ ሮማን የገነባ ሰው ነው ፍቱሃት الاسلاميه ስትመጣ ግን ጉልበት ሩም ያለው እንግዲህ ከዛ ተቆጣጠሯት ሀገሯን ያው ዛሬ ሞልዛ አሰቀቁን እንጂ ፋሪስ የሚለውም ኡመቱን عظيمه كثيره وشديده በጣም ብዛት ያላቸው ህዝቦች ነበሩ فيما وراء النهر من بلاد العرب በደማም አካባቢ የሚገኘው خليج العرب የሚባለው ባህር ከዛ ወደዛ ያለው አጠቃላይ ማወራ النهر ፋሪስ ይባል ነበረ من بني ساسان بن بهمن ነው ይላል ያሁን ኢራን አካባቢ ማለት ነው ان الفرس كانوا رحالا في القرن السابع قبل المسيح وسكروا بقلم فارس الخالي بعد الاشوريين طيب ያው አዝል ማለት አንድ ወንድ ከሴቷ ብልት ላይ አውጥቶ ውጭ ላይ መድፋት ያው እርግዝና እንዳይመጣ አዝል ይባላል ብያቸዋለሁ ይሄን ነገር ሲጠይቋቸው አልወዱ ኸፊዩ አሉት فلما كان العزل اتلافا للحيوانات المنويه بالانزال خارج الفرج شبه بالودي الخفي الذي لا يرى اثر قتله فهو اتلاف نفس ولو بعيده عن الوجود ዞሮ ዞሮ ነፍስ እንደማጥፋት ነው ያፈሳሽ ለጊዜው ሩህ ነገር የለውም ቢባልም ለሩህ ምክንያት የሆነውን ነገር መድፋት ስለሆነ ስውራዊ ግድያ ነው ብለው የመሰሉበት ለዚህ ነው አልዋዱል ኸፊ ተደብቀው ተሰውረው እንደሚገሉት ይሄም ያው ስውራዊ አገዳደል ነው እንደማታቸው ነው ቀጥሉ وعن ابي سعيد الخدري رضي الله تعالى عنه ان رجلا قال يا رسول الله صلى الله عليه وسلم ان لي جاريه وانا اعز وانا اعزل عنها وأنا أكره أن تحمل وأنا أريد ما يريد رجالي وأنا وأنه وأن اليهود تحدث أن أن الأجل أن الأجل أن الأجل مودة صغرى قال كذبت لي... كذبت يهود لو أراد الله أن أن يخلقه ما استطعت وأنا وأن أن تصرفه رواه أحمد وأبو داود والنفي له والنسائي والطحاوي ووره ورجاله ثقات طيب وعن أبي سعيد الخدري رضي الله عنه أن رجلا قال يا رسول الله إن لي جارية وأنا أعزل عنها وأنا أكره أن تحمل وأنا أريد ما يريد الرجال وإن اليهود تحدثوا أن العزل الموعوده الصغرى قال كذبت اليهود لو أراد الله أن يخلقه ما استطعت أن تصرفه رواه أحمد وأبو داود واللفظ له والنسائي والطحاوي ورجاله ثقات አቡ ሰዒድ ኹድሪ ናቸው የሚዘግቡት ረዲየላሁ ዐንሁ አነ ረጁላን የሆነ ወንድ መጣ ነው የሚሉት አንድ የሆነ ወንድ ቃለ አለ ያ ረሱላህ አንቱ የአላህ መልእክተኛ ሆይ አላቸው ኢነሊ ጃሪየተን ማለት ነው ኢነሊ ጃሪየተን ኢነ ጃሪየተን እንደ ማለት ነው ሴት ባሪያ አለችኝ ጃሪያ ማለት ቆንጆ ማለት ነው ወይም ሯጭ ማለት ነው ያው ባሪያ መቼ ሰላላኪ አይደለች ወደዛም ወደ ምሮጥ ሮጥ ስለምትል ጃሪያ ምስያም ተሰጣት አመትም ትባላለች ባሪያ طيب ان لي جاريه ኮረዳ የሆነች ሯጭ የሆነች ተንቀሳቃሽ የሆነች ባሪያ አለች ማለት ነው ተቀሉ ያው ባሪያን መገናኘት እንደሚቻል ታውቃላችሁ በገንዘብ ከገዛት ከኒካህ በላይ እንደ ኒካህ ይቆጠራል መግዛቱ ራሱ እንደውም የገዛትን ባሪያ ኒካህ ማሰር የለበትም لان اليمين اقوى ነው የሚለው መግዛቱ ራሱ የጠነከረ ነው ከኒካው በላይ ስለዚህ ያው ገናኛታለሁ ማለት ነው ግን ካረገዘች ቢልሙ ባርነቷ ይቀራል አይደል አገልጋይነቷ ይቀራል وانا اعزل عنها وانا اعزل عنها ያው ስሜት ሲመጣ ወደ ውጭ ደፋው እንጂ እሷ ላይ አልደፋውም ማለት ነው ለምን وانا اكره ان تحمل ተታረግዝብ እፈራለሁኝ ሰጋለሁ ጠላለሁ ማለት ነው وانا اكره ጠላለሁ ጥላቻለኝ አንተ ምን ማርገዟን وانا اريد ما يريد الرجال ደግሞ እንዲያልተዋት ማለት ነው መተው ነበረብኝ አይደል እንዲያልተዋ ደግሞ ወንድ የሚፈልገውን ፈልጋለሁ አለ وان اليهود تحدثوا وان اليهود አይሁዶች ተሐደሱ አንዷ ታወርቃ ነው ተተሐደሱ ማለት ነው ታወራለች ያወራሉ አይሁዶች ምን እያሉ ان العزل ስሜቱ ሲመጣ ወደ ውጭ መድፋት الموؤوده الصغرى ትንሿ ከነ ህይወት መቅበር የሚባለው ነው እያሉ አይሁዶች ያወራሉና ይሄን ነገር ለማድረግ እንዴት ነው ምን ትሉኛለሁ ይቻላል ወይስ ይሁዶች እንደምታ ይቻላል ሰው قال كذبت اليهود አሉ እንግዲህ ይሁዶች በዚህ ዙሪያ የሚያውቁት ነገር የላቸውም ዋሽተዋል ዋሽተዋል አሉ كذبت اليهود አይሁዶች ዋሽተዋል لو اراد الله الله ካሰበ አን يخلقው ሊፈጥረው እዛች ባሪያ ላይ አውጥተው ውጭ ምድፋ ባሴት ሴት ላይ ሊፈጥረው ከፈለገ ብትደፋ ባትደፋ ዋጋ የለውም መስተጧታ አንተ ስሪፈሁ አላህ መፍጠሩን ልትከለክለው ልትገተው አትችልም ስለዚህ እንዲህ ያለውን ነገር አይሆንም ብሎ መናገራቸው ይሁዶቹ ዋሽተዋል ነው የገባችሁ ነው መድሃኒት እየወሰዱ መርፌ ተወግተው ቀብረው የሚያረግዙ ሴቶች ለምን አላህ Subhanahu Wa Ta'ala ዛች ቦታ ተፈጠር ያላት ነፍስ ተፈጠራለ የፈለገው አርጋ አይቀርም ያው ራሱ መከላከያ መውሰዷን አላህ ሰበብ አድርጎላት እርግዝና እንዳይመጣ ካላደረገላት በስተቀር አላህ ሊፈጥር የወሰነው ነገር የወሰነው ነገር ካለ ወይ ትረሳዋለች ወይ ውጭ ደፋለው ሲዛው ይነጥቃል ማለት ነው ብዙ ነገር አለው ስለዚህ አላህ ሊፈጥር የፈለገውን መስጠቷት አንተ ስርፈማት ልታስቀይሰው ልትመልሰው ልትከለክለው አትችልምና የሁዶች ዝም ብሎ ነው የሚቀጥፉት አሉ ሐዲሱን ያው ትክክል ሐዲስ ነው አህመድ አቡ ዳውድ ዘግበውታል ነሳይም ጦሃዊም ማሙጣሃዊ ወሪጃሩ ሲቃት እያሉ ነው ይሄ ሐዲስ ላይ ቅድም ቀረበ አይቀርም ወላ ይስማማል ذلك وعد خفي በቀደሙ ላይ ስውራዊ ቀበራ ነው ብለው ነበር እዚህ ደግሞ የሁዶቹ እንደዚህ ይላሉ አንራዛል ነው ወደ ተሱራ ነው ይላሉ ሲሏቸው ዋሽተዋል አሉ የቅድሙ ተቃራኒ ነው ሐዲስ የሚያሳየው طيب فمن الناس ما እንጨርሰው ተመሳሳይ ሐዲሶች ስላሉ ነው ዝም ያለው ሰውዬው ቀጥሉ وعن جابر رضي الله عنه قال كنا نعزل على عهد رسول الله صلى الله عليه وسلم وقرآن ينزل ولو كان شيئا ينهى ينهى عنه لنا لنهانا عنه القرآن متفق عليه ولمسلم فبلغ ذلك ذلك نبي صلى نبي الله نبي الله صلى الله عليه وسلم فلم ينهانا طيب وعن جابر رضي الله عنه قال كنا نعزل على عهد رسول الله صلى الله عليه وسلم والقرآن ينزل ولو كان شيء ينهى عنه لنهانا عنه القرآن متفق عليه ولمسلم فبلغ ذلك نبي الله صلى الله عليه وسلم فلم ينهنا عنه የጃብር ሐዲስ ምንድነው የሚለው ኩና ነበርን እኛ ሱሐቦች ማለት ነው ናዝሩ እናወጣለን የምናወጣ የምንደፋ ነበርን ስሜታችን ወደ ውጭ እንደፋ ነበር መቼ على عهد رسول الله صلى الله عليه وسلم በነብያችን ጊዜ ሻይቡና ማሰለግም ዛሬ ደርሱ ራሱ على عهد رسول الله صلى الله عليه وسلم በነብያችን ጊዜ ወደ ውጭ እንደፋ ነበረ ወልቁርአን ينزل ያን ጊዜ ደግሞ ይሄን ስራ ስንሰራ ወህዩ አልተቋረጠም ወልቁርአን ينزل ወህዩ እየወረደ ባለበት ሰዓት ነው ወለው ካነ ሸይኡን የሆነ ነገር ቢኖር ዩንሃ አንሁ ከዚያ ነገር የሚከለከል ነገር ቢኖር ከአዝል ማነው አንሁማት አን العزل ወሮች ከመድፋ ለነሃና ይከለከለን ነበር አንሁ ከዚህ ተግባር አልቁርአኑ ቁርአን ይከለከለን ነበረ ወህዩ እየወረደ ባለበት ሰዓት እየፈጸምነው ያለውን ነገር ዛሬ ክልክል ነው ለማለት አያስችልም ምክንያቱም ክልክል ከሆነ ዘይ ከለከለን ነበረ አንድ ሱሐቢ كنا نعمل في عهد رسول الله كنا نفعل كذا في عهد رسول الله قال مرفوع ነው የሚሆነው مرفوع ማለት ነብያችን እንዳስተማሩት ነው የሚወሰደው ከሳቸው እንደወሰደው ይወሰደ እንዳወራው ሐዲስ ይቆጠራል ማለት ነው ለምን በነብያችን ጊዜ እሳቸው እንኳን ባያውቁትና ባያውት ወህ ያጋልጣል ይመጣል ስለዚህ ከ የሆነ የአዝል ጉዳይ የሚከለከል ነገር ቢኖር ለነሃና አንሁ ቁርአኑ ከዚህ ከአዝል ቁርአን በከለከለን ነበር ይላል متفقون عليه ولمسلم فبلغ ذلك ደግሞ عليه ያኛው ይድረሳቸው ይድረሳቸው አናቀም እኛ አዝ ማድረጋችንን ብቻ እሳቸው ባሉበት ዘመን እናደርግ ነበር ወህይ ወርድ ነበር አልከለከለንም አለ የሙስሊም ዘገባ ደግሞ የአዝ ማድረጋቸውን ራስ ነብይ ሰምተዋል ነው فبلغ ذلك ይሄ ነገር ደርሷቸዋል ማንን አላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ እና ፈለሚንሃና ነብያችን ያከለከሉንም አንሁ ከዚህ ከአዝል ስለዚህ መጀመሪያ ላይ አልወዕዱል ኸፍይ ብለው ነበረ ኋላ ላይ ግን እንደማይከለከል ነው የሚያሳየው ነው ብዙ ህክሞች ይነሳሉ እዚህ ቦታ ላይ እኔ ደግሞ ባሲያደርገው ሌላ ነው የመድኃኒት መጠቀምን ማህፀን መገልበጥን ወንዱም ማነው ወንዱን ልጅ ወደ ሴት መቀየር ሴት ወደ ወንድ መቀየር እንዲሁም ወላዷን ሴት መካን ማድረግ የሁሉ ጉዳይ ይቻላል አይቻልም በሰፊው ባህስ ያደረጉት تحريم الوأد وهو عادة جاهلية ومعناه دفن بناتهم وهن أحياء طيب كنا نازل والقرآن ينزل የሚለው ሐዲስ ቁርአን እየወረ عزل እናደርግ ነበር የሚለው يدل على مسألة أصولية وهي أن ما عمله الصحابة في زمن النبي فإنه سنة ነብያችን ባሉበት ሰዓት ሷሃቦች የሚሰሩት ስራ ሱና ተደርጎ ይወሰዳል ነብያችን ሰለላሁ ዐለይሂ ወሰለም ነገር አውቀው ይቀጥሉ ሳያውቁት የሚፈጸም በሳቸው ጊዜ ከተፈጸመ መሰረት የምናደርገው ዒልም የምንወስደው ያ ነገር ሱና ነው ብለን ነው ሌላው በነብያችን ጊዜ ተሰራ ወቅር عليه በዛው ላይ ጸንቶ ሳይከለከለ የቀረ ነገር ያው ማዕፉ عنه ነው ማለት ይቻላል ይቅርታ የተደረገ ነገር ነው ብንሰራው ችግር የለውም ያሳያል ሌላው ከዘበት ለሁሉ የተናገሩት ነገር ደግሞ የሚያሳየው አላህ ሊፈጥረው የፈለገውን ነገር ማንም መከላከያ ሊከለክለው ጥንቃቄ ሊያዋጣው አይችልም ያ ነገር ይፈጸማል ይሁን እንጂ ግን የሰው ልጅ ጠቃሚ የሆነን ሰበብ እንድንሰራ ታዘናል ሰበብ ያልሆነውን ነገር ግን ሰበብ ነው ብለን መስራት የለብንም ነው ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኢብኑ ቀይም እዚህ ቦታ ላይ ሐዲስ ላይ ከዘበ فيه ረሱላህ አልይሁዳ የሁዶችን ቀጣፊዎች ናቸው ብለው ተናግረዋል ነብያችን እሱ ምንድነው ውሸት ያስባላቸው ان العزل لا يتصور معه الحمل اصلا عزل ካለ እርግዝና የለም ማለታቸው ችግሩ እዚህ ጋር አያሹት አዝሉ ላይ አይደለም ችግሩ አዝል ካለ ወደ ውጭ ከተደፋ እርግዝና የሚባል ነገር አይመጣም በምንም ተአምር ይሉ ነበርና አላህ ከፈለገ ሊያመጣው ይችላል ሊነጥቀው ይችላል ነገር አለ እንደማለት ነው وجعله بمنزله قطع النسب بالوادي فاكذبهم واخبر انه لا يمنع الحمل እርግዝናን አዝል ወይም መድኃኒት መውሰድ አይከለክልም አስለን اذا شاء الله خلقه الله መፍጠር በፈለገ ሰዓት አይከለክልም ባልፈለገ ሰዓት ግን ይከለክላል طيب ሐቂቃው ከወሰድነው ወዕድ አይደለም ግን ወዕድ ያሉበት አንድ ሰው እርግዝናን ሸሽቶ ፈርቶ ወሮጅ ሲደፋው ሲታይ ሁኔታው ያው ተደብቆ ከነ ህይወት እንደመቅበር ይወሰዳል ለማለት ነው እንደ ወድ ወስዶት ነው ይላል ወድ የሚለው ظاهرን بالمباشره በገሃድ የሚሰራ ነገር ነው ቀስድም ሐሳብም አለ ተግባርም አለ አዝል ማለት ግን ቀስድ ነው ያለው ቀስድ ብቻ እንጂ በእጅ የሚሰራ ነገር አይደለም ማለት ነው فلذلك وصفه بكونه خفيا ያለው ለዛ ነው ስውራው ያለው وبهذا حصل الجمع بين الحديثين ايوه ايش እንደፈለኩት አሁን እዚህ ጋር አርዋዱ خفي ያሉበት ምክንያቱ እርግዝናን በመሸሽ የሚ ወደ ውጭ የሚደፋው አደፋፉ ሲታይ ሴት ስትወለድበት ተደብቆ እንደሚቀብረው ምሳሌ ነው ተግባሩ ይመሳሰላል ለማለት እንጂ አዝል ክልክል ነው ለማለት አይደለም ሐዲሱ በዚህ ፈረዱት ይሄ አዝል የሚለው ንያ ብቻ ቀስድ ብቻ ነው መፈጠርን አይከለከልምና መግደል ግን ህይወት እያጠፋ ነው ህይወት ማጥፋት ነው ስለዚህ በዛ በመሰላቸው እንዳይረገዝ መሸሹንና ተደብቆ መግደል ማመሳሰላቸው እንጂ ክልክል ነው አዝል ለማለት አይደለም በሚለው ተረድስ ብለውናል መርሐባሽ وعن ابن مالك رضي الله عنه أن النبي صلى الله عليه وسلم كان يطوف على نسائه بغسل واحد أخرج أخرجاه واللفظ للمسلم የዛሬ ደርስ እንዴት ነው እንደው وعن انس بن مالك رضي الله عنه ان النبي كان يطوف على نسائه بغسل واحد اخرجاه واللفظ لمسلم እዚህም ለእህቶቻችን ትልቅ ትምህርት ሊሰጥ ፈልጓል ለወንዶችም እንደዛው አነስ ኢብኑ ማሊክ ናቸው ዘጋቢው የነብዩ አለይሂ ሰላቱ ወሰለም 10 አመት ያገለገሉ ናቸው በደንብ ያውቃሉ ስለቤቱ ጉዳይ አነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ ነበሩ ካነ ማለት ብዙ ጊዜ የነበራቸውን ባህሪ ነው የሚገልጸው ካነ የሚለው የጡፉ አላ ንሳይሂ ሚስቶቻቸው ላይ ይጎበኙ ነበር ይዞሩ ነበር አለ ጧፍ ታቀላችሁ አይደል ጧፍ እንዴት ነው አጧጧፍ ዑምራ ሰራችሁ ካነ የጡፉ ይዞሩ ነበር አለ ካባን ዙሪያ ምን ተመጥመው እሳቸው ሚስቶቻቸውን ተመጥሙ ነበር ማለት ነው አላ ይሄን ያለው በሚሶቻቸው ላይ ቢጉስሊን واحدን በአንድ ትጥበት ባንድ ትጥበት ሚስቶቻቸውን ይጠውፋቸው ነበር እንደ ካባ ነው የሚለው ያው كناية ነው በነገራችን ላይ ካን የጥፉ አላ ይማት ጧፋ ቢንሳ ከተባለ አለመ ቢህነ ማለት ነው አለም ቢህነ ኢልማም ማለት ወዚያቱ ቀሲያታ ደረጃ ዚያራ እንደው አንድ አንድ አፍታ ለሆነ ሀጃ ብቻ ገባብሮ መውጣት ማለት ነው ይሄ ጧፍ ይባላል ጧፍ እንኳን ዛና ወለና እናደርበትም አንድ አፍታ ጠውፈን ወጣ የምንለው ሀጃን ፈጽሞ እሳቸውም እንደዛው والمراد هنا كنايه عن وقائه بهن بغسل واحد ያው ግንኙነት ያደርጋሉ ማለት ነው ሚስቶቻቸውን በአንድ ትጥበት ከአይሻ ጀምረው ከሆነ ሳይታጠቡ ሌላኛው ጋር ይሄዳሉ እዛም ደግሞ ወጣ ብለው ሌላኛው ይሄዳሉ በጊዜው አንድ ዘጠኝ ሴት ነበረ እሱ ሁሉ ያዳረሱ ነበር ነው ጀግንነቱም ወንድነቱም እንዳለ ያሳያል ኃይሉም ቁዋውም እንዳለ ያሳያል እንደገና በአንዷ ወረፋ ሌላዋን መገናኘት እንደሚቻል ነው የሚያሳየው እዚህ ጋር እንግዲህ አይሻ ተራ ከሆነ ሁሉም አዳረሷቸው ማለት ወረፋ አልጠበቁም ነው የሚያሳየው ሌላው አንድ ይባል ሌላዋ ምስል ተገናይቶ መጥቶ እዚህኛው ቢመጣ አሁን በአሁን ሰዓት ቤት ይፈርሳል እንጂ ልብስ ለብሶ ሲመጣም ችግር ነው እንኳን አላየህ ነብዩ ሰለላሁ ዐለይሂ ወሰለም ይህ ማለት ያው ቆሸው መጡ ማለት አይደለም በነገራችን ያው ምንም የሚለይ ነገር የለም አላየህ እዛ ደርሰው መንጣቸው ግን ይታወቃል ያው ታውቆም እየተዘገበ ነው ሀዲሱ። እንኳን የሚሰጫቸው አነስ ኢብኑ ማሊክ አውቆ እያወራ ነው ሐዲስን አخرجه ማት ቡኻሪና ሙስሊም አخرجه ከሆነ ለአንድ ሰው ነው አخرجه ከሆነ ለሁለት ነው አخرجوه ካለ ለብዙዎች ነው እና اخرجا ስላለ غلط اخرجاه አخرجه ሁለታቸውም ቡኻሪና ሙስሊም ማለት ነው ወለፍዙ ለሙስሊሚን ቅንብሩ ግን የሙስሊም ነው الغسل من الجنابه من الطهاره مشروع ከጀናባ መታጠብ ያው የታዘዝነው ንጽህና ነው ومن النظافه المرغب فيها እንድንጸዳዳ የታዘዝነው ነገር ነው ወይም ኩንቱም ጁኑበን ፈጠሃሩ በአላህ አዘና መታጠቡ ምን ጥቅም አለው ጽዳት አለው እንደገና የጤና ጥቅሞችም አሉት ተብሏል አንድ ግን የፈጸመ ወንድ ይሁን ሴት የሆነ ፈሳሽ ነገር ሲፈሰው ከሰውነት የሆነ ስራ ነገር ፈሰሰው ማለት ነው ኃይሉ ቀነሰ ማለት ነው ከወጣ በኋላ ድክም ያላታችሁ ከሆነ እንግዲህ ያው ያላችሁ ታውቁታላችሁ ስሜት ባለበት ሰዓት የተነቃቀው ሰውዬ ስሜቱ ሲጠፋ ድክምክም ነው ይሰልባል የዛን ጊዜ يحصل من ذلك فطور وركود في حركه الدم ودورته የደም መዟዟር ሩኩድ ያመጣል መቆም መገደብ ይመጣል ደም ደግሞ ቆመማ ከባድ ነው ያን ጊዜ ገራውን ሲታጠብ ሰውነቱ ይዝናናና ደሙ እንደፈለገ ይሽከረከራል ጥልቅ አዋቂ የሆነው አላህ ከጀናባ መታጠብ እንዳለብን ሲነግረን እጅስማችን ላይ ኃይል እንዲኖረው ሀያውያ ነሻጥ እንዲኖረው ሞራል እንዲኖረው ፈልጎ ነው እንጂ እኛን ለማስቸገር አይደለም ነው ሽንት ሽንት ነው ታጠቡ አልተባልንም ምንም ችግር ስለሌለው ኖርማል ስለሆነ አንድ በግንኙነት የሚፈሰውን የስንት ቀን ምግብ አይመልሰውም ይላሉ እኮ ተመራማሪዎች እና ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው اذا اتى احدكم اهله ثم اراد ان يعود فليتوضا بينهما وضوءا ብለዋል ነው ያውታ ባለቤትን ተገናኝቶ መርገም ከፈለገ ገላው እንኳን መታጠብ ቢያቅተው ውዱ አድርጎ እንደገና ይድገማሉ ለምን فانه انشط للعود ዙሮ መለስ ቀለስ ለማለት ይመቻል ሞራል ይሰጣል እያሉ ነው طيب ስለዚህ በአንድ ቀን ለታዳረሷቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ላይ እኩል ማካፈል ዋጅብ አይደለም በሳቸው ላይ ይሁን እንጂ ግን እሳቸው እኩል የማካፈልን ጉዳይ ሲፈጽሙት ኑረዋል ሀታ ታመው ባሉበት ሰዓት ፍቀዱልኝ ብለው አስፈቅደው ነው አይሻ ቤት የተቀመጡት የታመሙት አለዛ ዛሬ የት ነኝ ነገ የት ነኝ እያሉ በታመሙበት ሰዓት ሲጠይቁ ነበረ አቡ ሁረይራ ባስተላለፉት ሐዲስ ሁለት ሴት ኑሮት አንድ ወንድ ወደ አንዷ ካዘነበለ ነገ ቂያም ቀን አንድ ጎኑን መሬት ነክቶ አዘን ብሎ ይቀሰቀሳል የሚላል ይሄ ሆኖ እያለሳቸው ባንዷ ተራ እንግዲህ ይሄን ያህል ካደረሱ ለሳቸው ዋጅብነት የለውም ለሌሎቻችን ግን ዋጅብ አለብን ያንዷ ተራታ እዚህኛው ጋር አይገባም እንደ በውጭ ሰላም አለይኩም ብሎ መልካቶ በስተቀር ገባ አይባልም እሺ የነብያችን ግን خاص ነው እዚህ ጋር ብለዋል አላህ በቁርአን ቱርጂ መን ተሻኡ منهن وتؤوي اليك من تشاء የፈለካትን ይዘህደር የፈለካትን አውጣት ደርያላቸው ነው ومن ابتغيت ممن عزلت فلا جناح عليك ያላቸው ነው በሚገባ ነገራቸው ሌላው የነብያችን አለይሂ ሰላቱ ወሰለም ቁዋ ምን ያክል ያሳያል ዛሬ ሰብያቸዋለሁ በአንድ ቀን ሌሊት ሚስቶቻቸው ማዳረሳቸው በጣም ጎበዝ ነበሩ ማለት ነው ካነ የጡፉ على نساء في الليل واحده وله يومئذ تسع نسوة من الحديث ዘጠኝ ሴት ነበራቸው በዛን ሰዓት ከዘጠኝ በላይ ማግባቷል ማግባት ነው ግን በዛን ሰዓት አንድ የነበሩት ዘጠኝ አካባቢ ነበሩ في ቡኻሪ አንድ ሐዲስ አለ ምን የሚል انه صلى الله عليه وسلم كان له قوه 30 رجلا من የሰላሳ ሰው ኃይል ነበራቸው ነብያችን አለይሂ ሰላቱ ወሰለም وفي روايه لاسماء على قوه 40 ተባለ ያ40 ሰው ተንቢሁ ላናምም ያው ሱራት ያፈዛችሁ ካላችሁ الذي كان وطي قوه 40 رجلا እያለ ነው የሚያስቀምጠው ስለዚህ የወንድነት ለየት ያለ ባህሪ ነበራቸው ሰውነታቸው የመቋቋም ነሻጣ የመኖር በጣም ብዙ ነገር ነበረው ሀታ ሳይታጠቡ ቢታጠቡ ደግሞ ምን ያህል እንደሚጠነክሩ ተውት ሳይታጠቡ እንደ ያደረሱ በማከል የታጠቡ ቢሆን ደግሞ የበለጠ ሞራል ያገኙ ነበረ طيب ነብዩ ሰለላሁ ዐለይሂ ወሰለም ካነ ሙወሰዓን عليه في قسم ازواجه ለሚስቶቻቸው በሚያደርጉት የሌሊት ማከፋፈል እንደፈለኩ ተው የተለቀቀላቸው ይመስላል ይሁን እንጂ ግን يقسم بينهن كيف يشاء وذلك وذلك قوله تعالى ذلك ادنى ان تقر اعينهن አላየሃል ለሳቸው ዋጅብ አይደለም ተብሏል እሳቸው ግን በጣም ጠብቀው ያደርጉ ነበር ወማዳረክ اللهم هذا قسمي فيما املك فلا تلومني فيما لا املك ያሉ ያደርጉ ነበር በሚችለው ይሄው በዚህ መልኩ አከፋፍያለሁኝ በማልችለው ደግሞ እንዳትጠይቀኝ ጌታዬ በማለት ይማጸኑት ነበረ ተብሏል ባቡ ሶዳቅ ላይ እንግዲህ እናቆመዋለን ያው ብዙ ህጎችን ከዚህ ካሰለፍናቸው ሐዲሶች ማውጣት ይቻል ነበር ከጊዜው ጥበት እንጂ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله